بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي ወንድሞቼ እህቶቼ በያላችሁበት ሆናችሁ የተፍሲር ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው የተፍሲር ትምህርቱ ቀጥሏል ይቀጥላል ኢንሻአላህ ዛሬ የምንነሳው ከሱረቱ ዩሱፍ ከሱረቱ ዩሱፍ ከአምሳ ስድስተኛው ነው የምንነሳው ከአምሳ ስድስቱ አንቀጽ አምሳ ስድስት አምሳ ስድስተኛው እንግዲህ ባለፈው ትምህርታችን ላይ ነው የነበረው የነቢዩላህ ዩሱፍን ታሪክ ቢሆንም በተለይ ስለ ነብዩላህ ዩሱፍ ስልጣን መያዛቸው ከእስር ቤት የሚያስወጣቸው እድል መከሰቱን እያየን የነበረው ከእስር ቤት እንዲወጡ ያደረጋቸው አላህ ስብሓንሁ ወተዓላ እንዴት አድርጎ ዘዴዎቹን አመቻችቶ እንደሆነ ዛሬ እናያለን። ያው ካለፈው ተጀምሮ ማለት ነው። ማውበሪው ነፍሲን ነፍሰ ለአማረቱ ቢሱ ከሱ ተነስቶ የህልሙን ፈቱለት እና ከዚያ በኋላ ይሄ ሰውዬ የት ነው ያለው? አለ እስር ቤት ነው ተባለ። በቃ እስር ቤት ለምን ይቀመጣል? እንዲህ ያለ ሰው ትልቅ ሰው በሚል አምጡት አለ ነው <clears throat> መጥቶ እጅዓልኒ አላ ኸዛኢን ልአርድ እኒ ሐፊዙን ዓሊም ብለው እሳቸው ጥሩ አገልግሎት ሊሰጡ የሚችሉበት ቦታ ላይ ምን እንደሆነ በሚገልጽ አሳምነው እሳቸው ሚስጥር ሊያገኙበት የሚችሉበት ብዙ ለሰው አገልግሎት ሊሰጡ የሚችሉበት በአቅማቸው በፈቀደ ያህል አማናቸውን ሊወጡ የሚችሉበት የአላህ ህግ ሊከበር የሚችልበት ቦታ ላይ እንዲቀመጡ አደረጋቸው። ሚኒስትር አደረጋቸው፣ ወዚር ሆኖ። በዚህ ጊዜ ነው እንግዲህ وكذلك مكنا ليوسف في الأرض يتبوأ منها حيث يشاء ይለዋል ይላል وكذلك ልክ በዚህ መልኩ مكنا ለዩሱፍ ለዩሱፍ አስመችተናል ይላል ነው ዩሱፍ እንዲመቸው አድርገነዋል مكناه አስመቸኑ مكنا ليوسف في الأرض መሬት ላይ መሬት ውስጥ ያ የተንገላታበት መሬት ጉድጓድ እስከ መወርወር ድረስ የደረሰበት መሬት ላይ ደግሞ አሁን አስመቸ ነው እንዲህ ያሉ ቅደም ቅደም ተከተሎችን ሰርተን ፈተናዎችን ሲያልፍ አስመቸ ነውና ሚኒስትር ለመሆን በቃ وكذلك مكنا ليوسف في الأرض يتبوأ منها حيث يشاء እሷ ላይ እንዲሾም የፈለገበት ቦታ የፈለገበት ቦታ ላይ መቀመጥ እንዲችል የፈለገው መስጠት ለፈለገው መከልከል እንዲህ የሚችልበት ቦታ ላይ ሱብሃንአላህ ኑሲቡ ቢረሕመቲና መን ነሻ ድሮም እኮ እኛ የፈለግነውን ሰው በረህመታችን እንሰጠዋለን እንደርስለታለን ወሁወ ምን ሃኡላ በረህመታችን ልናገኘው ከፈለግናቸው ሰዎች አንዱ ዩሱፍ ነው ማለት ነው። ወላ ኑዲዑ አጅረል ሙሕሲኒን ጥሩ የሚሰሩ ሰዎችን ደግሞ ክፍያ አናጠፋባቸውም፣ ባዶ አናስቀራቸውም። ላ ኑዲዑ አጅረል ሙሕሲኒን ዩሱፍ አንዱ ከነዚህ አንዱ ነው። ከዚያስ ወለአጅሩ ልአኺራ ኸይሩን ሊለዚነ አመኑ ወካኑ የተቁን። ይሄ ዱንያዊ ክፍያ ነው። የአኺራው ክፍያ ደግሞ አላህን ለሚፈሩና አላህ የከለከላቸውን ነገሮች ለሚርቁ ሰዎች እንደ ዩሱፍ ላሉ ሰዎች ምንዳው ክፍያው በጣም የበለጠ ነው፣ ከዚህ የተሻለ ነው። በዚህ ብቻ የሚያልቅ አይደለም። ገና ወደፊት ትልቅ ምንዳ ይጠብቀዋል። ማለቱ ነው አላህ ስብሓንሁ ወተዓላ። እነዚህ ሁለቱ አያዎች የሚያሳዩን ነገር ምንድን ነው? አላህ ስብሓንሁ ወተዓላ ባሮቹን ዱንያ ላይ የተወሰነ ነገር ይፈትናቸውና የፈተናቸው ውጤት የሚሆነው በመሬት ላይም ሆነ እዚህ በዱንያ ላይ የተወሰኑ ነገሮችን መካስና በአኼራም የተሻለ ምንዳን ማግኘት ነው እንደሚለው አላህ በሌላ መልኩ አላህ ስብሓንሁ ወተዓላ የሚፈሩ ሰዎች የሚጠብቃቸው ክፍያ ምን ያህል ያማረ እንደሆነም በይፋ ያስተምረናል ይሄ አያት ወጃአ ኢኹቱ ዩሱፈ እንግዲህ ዩሱፍ مكنا ليوسف في الأرض ስልጣን ያዙ ሚኒስትር ሆነው መስራት ጀመሩ ከዚያ በኋላ ያ የበልጉ የረኻኡ የዱለቱ ዘመን አለፈና የችግሩ ዘመን ሰባቱ ዓመት መጣ። ረሃብ አገሩን አጥለቀለቀው። ከከነዓን ተነስተው የዩሱፍ ወንድሞች ወደ ግብፅ መንግስት መጡ። ወጃአ ኢኽወቱ ዩሱፈ ፈደኸሉ ዐለይህ እሳቸው ጋር መጡና ገቡ። ፈዐረፈሁም ወሁም ለሁ ሙንኪሩን እሳቸው አወቋቸው፣ እነሱ ግን ስተዋቸዋል፣ አላወቋቸውም። ሸምግለዋል። ቦታቸው የተለየ ነው። ባልጠበቁበት ቦታ ነው ያገኟቸው። እነሱ የሚያስቡት ሙተዋል ነው። ግን ይኸው ወለማ ጀሀዘሁም ቢጀሃዚህም ዝግጅታቸውን አዘጋጅተው ሲሸኟቸው ቃለ እቱኒ ቢአኺን ለኩም ምን አቢኩም ያ ቀርቷል ያላችሁን የወንድማችሁ የአባታችሁን ልጅም ይዛችሁት ኑ አሏቸው። እዚህ ላይ ሊጠየቅ የሚገባው ነገር ምንድነው? ከታወቁ እንዴት አድርገው አነጋገሯቸው? አኪድ ወንድሞቻችን መሆናቸውን ሲያውቁ ከነ አህዋላቸው በደንብ ነው የጠየቋቸው። የቤተሰብ ብዛት ምን ምን እንዳላቸው ጠይቀው ታሪኩም በሙሉ አስወርተዋቸው ከዚያ በኋላ የወንድማቸውን መቅረት ስለነገሯቸው ያንን ይዛችሁት ነው አላ ተረውነ አኒ ኡፊል ከይለ ወአነ ኸይሩ ሙንዚሊን አላይ አታውምን አታውኝም እኔ በስፍር በጣም አሟልቼ ብሰፍር ከአስተናጋጆች ሁሉ የተሻልኩ አስተናጋጅ መሆኔን አላያችሁም እና እነዚህ እነዚህ ማለት እንድታመጡት ያደርጋችኋል ማለት ነው ፈይለም ተእቱኒ ቢህ ይዛችሁት ባትመጡ ፈላ ከይረ ለኩም እኔ ዘንድ ከዚህ በኋላ እንትን አላደርጋችሁ ለምን ለይታችሁ ትመጣላችሁ ፈላ ከይል ለኩም እንዲ እኔ ጋር ምንም ስፍር የላችሁም ወላ ተቅረቡን እኔ ጋር እንደውም እንዳትቀርቡኝ አሏቸው እነሱ ምንም አልተረጠው እነሱ አሁን ያለው ምንድን ነው እንዴት ይሄ ሰውዬ እንዴት ሊያዝንልን ነው ቃሉ ሰኑራዊዱ አንሁ አባሁ ወኢና ለፋዒሉን አባቱን እንጠይቀዋለን ከአባቱ እንለምነዋለን ኑራዊዱ ማለት ነጥሉቡ እንጠይቀዋለን። እስቲ ይህን ነገር ማድረጋችን አይቀሬ ነው፣ እንሞክራለን አሏቸው። ይህንን ብለው ሄዱ። እነሱ ሊሄዱ ሲሉ ዩሱፍ ትእዛዝ ሰጡ ለሰራተኞቻቸው قال لي وقال لفتيانه لسرات النشوت لخدم وتفعلوا يوسف اجعلوا بضاعتهم في رحالهم هي جنزبات جنزباتشون يجزبة لن يكفلوا في الحساب اكاتشو مستقربوا الله لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون لعلهم يعرفونها ينسوا انتن يا جنزبا لن يسطح جنزب مهنان يوقو زنت ምናልባትም ያውቋትና ወደ ቤተሰቦቻቸው ከተመለሱ በኋላ ወደኛ ይመለሱ ዘንድ ይዘንቀለቡ ኢላ አህሊሂም ለዓለሁም የርጅዑን ምን ማለት ነው? የሰጡንን እንኳን መልሰን እዛ ውስጥ ካስገባናቸው ይችም ይሄንን ከፍለውት የነበረውን ገንዘብ እዚያ ተሳስቶ ተመልሶ መሆኑን ስለሚያዩ ሊመልሱልን ይችላሉ። የእነሱን ይዘን እንምጣ ሲሉ ደግሞ አብረው ይዘውት ሊመጡ ይችላሉ ማለት ነው። እኔ እንዲያውም የማውቀው የነበረ ወደፊትም ያለው የቁርአን አያት የሚያሳየው በቃ ይህንንም አትውሰዱባቸው ይሄው በነፃ ነው የሰጠን ብለው ማሳመን እንዲችሉና በጣም በጣም እንዲግባቡ ለማለት ነው የሚልም አለ። እንግዲህ ይሄ አላህ ስብሓነሁ ወተዓላ ተአምር እንዴት እንደሆነ በይፋ ነው የሚያሳየው። የዩሱፍ ደግሞ ወንድማቸውንና ቤተሰባቸውን ለማምጣት የተመቻቸላቸው ፕሮግራም እንዴት የሚያስደስት ነበር። እዚያ እንትናቸውን አድርገው ብራቸውን አብሮ ውስጥ አድርገው አሽገው ሰጧቸው። እዚያ ሲደርሱ የመጀመሪያ ሀሳቡን ያነሱት ፈለማ ረጀዑ ኢላ አቢህም አባቶቻቸው አባታቸው ጋር ሲሄዱ ቃሉ አሉ ያ አባና አባታችን ሆይ ሙኒዐ ሚነል ከይሉ አሁንስ ይኸው ተሰጥተናል፣ ግን ከዚህ በኋላ አንሰጣችሁም ተባልን እኮ ለምን? ፈአርሲል ማዕና ገደ አኻና ነክተል ወኢና ለሁ ለሓፊዙን አርሲል ማዕና አኻላ ወንድማችንን ቢንያሚንን አብረን እንውሰደው ነክተል ተጨማሪ አንድ ጣም እንሰፍራለንና እንገዛለን ሙኒዓ ሚነል ከይሉ ሐታ ነእትየሁ ቢአኺና ወንድማችን ይዘን እስከምንመጣ ድረስ ነገርነው ታሪካችንን። ከዚያ በኋላ እሱን ይዛችሁ ካልመጣችሁ አለን። ስለዚህ ፈአርሲል መዓና አኻና ነክተል ወኢና ለሁ ለሓፊዙን እኛ መቼም አይዞህ እንዳው እንጠብቀዋለን፣ ምንም ችግር አይደርስበትም አላቸው። አባትየው ቃለ ሀል አመኑኩም ዐለይህ ኢላ ከማ አሚንቱኩም ዐላ አኺህ ሚን ቀብሉ እናንተን ለመሆኑ አምናችኋለሁን በወንድማችሁ ላይ ከዚህ በፊት የእሱን ወንድም አምኜ ሰጥቼ እዚያው ህዳ ወስዳችሁት እንደቀረ ካልሆነ በስተቀር ፈላሁ ኸይሩን ሐፊዙን ወሁወ አርሐሙ ራሒሚን አላህ ስብሓነሁ ወተዓላ በመጠበቅ ከሁሉ ከጠባቂዎች ሁሉ የበለጠ ነው። አላህ ስብሓነሁ ወተዓላ ያዛኞቹ ሁሉ አዛኝ በመሆኑ እንደው ለእሱ ሰጥቼ ሰጣችሁ እንደሆነ ነው እንጂ እናንተንስ ብዙ አላምላችሁም እንደማለት ነው። ወለማ ፈተሑ መታዓሁም እንግዲህ ይህንን ብለው ተደራድረው ከአባታቸው ጋር አሁን ደግሞ ዘው ያመጣነውን ዕቃ እናሳይ ብለው ክፍት ሲያደረጉ ሲያደርጉ ወጀዱ ቢዛዓተሁም ብሮቻቸውን ገንዘባቸውን ይዘውት የሄዱትን መግዣ ነገር አገኙ። ሩደት ኢለይህም ወደ እነሱ ተመልሳ ቃሉ ያ አባና هون بتمر ما مدرك بتأم ت تناكره وأبتها ما نبغي من دنا من فلقو هذه بدعاءنا رد إلينا يجوا إني أشكت أتشن مول ولا أتستنا تملس لنا فأرسل معنا أخانا نذهب به يجنون نهدا ما تشين فكذلنا ونمير وأهلنا ለቤተሰቦቻችን ሸምተን እንመጣለን ወነሕፈዙ አኻነ ወንድማችን እንጠብቃለን ወነዝዳዱ ከይለ በዒር የአንድ ግመል ጭነትም እንጨምራለን እሱ በመውሰዳችን ዳሊከ ከይሉ የሲ ይሄ በጣም ቀላል ስፍር ነው እና እባክህ ፍቀድልን ነው ተስማማ ባልከው ነገር ነው ቃል ለን ኡርሲለሁ ማዕኩም እኔ ለእናንተ ፈጽሞ እናንተ ጋር አልከውም ሐታ ትእቱኒ መውሲቀን ምን አላህ ለተእቱነኒ ብሂ ላ ዩሓጡ ቢኩም ለአላህ ቃል ስትገቡልኝ እንጂ ምን ብላችሁ ከአቅማችሁ በላይ ሆኖ ተከባችሁ ጠላት አሸንፏችሁ ካልሆነ በስተቀር ይዛችሁት ልትመጡ ልትመልሱልኝ ቃል ከገባችሁ እሰጣችኋለሁ ምን ችግር አሉ አሉ فلما آتوه موثقهم قال الله قال قالوا الله على ما نقول وكيل الله بمن له له الله له وكيل أتنه مسكر سنو وقال قالوا يا بني يلجوك لا تدخلوا من باب واحد ولما ما لسنت عمو برسلت قبو بان دبر عتقو وادخلوا من أبوان متفرقه በተለያዩ በሮች ለመግባት ሞክሩ እስቲ وما أغني عنكم من الله من شيء እኔ ይህን በማለቴ ከእናንተ ምንም ላድናችሁ የምችለው ነገር የለም እንግዲህ እኔ ያው ምክር ነው የምሰጠው እንጂ ሌላ ምንም ማድረግ አልችልም ኢን ልሑክሙ ኢላ ሊላህ ውሳኔው ብይኑ ለአላህ ስብሓንሁ ወተዓላ ብቻ ነው አለይህ ተወከልት በሱ ላይ ብቻ መካለሁ ወአለይህ ፈሊተወከሉ ልሙተወኪሉን የሚመኩ ሰዎች ሁሉ በሱ ላይ ብቻ ይመኩ ይላል አላህ ስብሓንሁ ወተዓላ እንዲህ አሉ አላህ ደግሞ ምን አለ ወአለይህ ፈሊተወከል የሙተወክሉን ولما دخلوا من حيث أمرهم أبوهم አባታቸው ባዘዛቸው አይነት ሲገቡ ተበታትነው ማለት ነው ما كان يغني عنه من الله من شيء ከአላህ ከሚመጣው ቅጣትና ከአላህ ከሚወሰንባቸው ነገር ምንም ሊያድናቸው የሚችል አልነበረም አንድ ነገር ሲቀር ኢላ ሐጀተን ፊ ነፍሲ ያዕቁበ ቀዳሃ አላህ ስብሓነሁ ወተዓላ የወሰነላቸው የፈጸመላቸው ያዕቁብ አስበዋት የነበረችው ይቺ አይነ ናፋ በአንድ አይነት መልካቸው ተመሳሳይ ነበሩ በጣም ያምሩ ነበርና አንድ ላይ አንድ ላይ ስብስብ ብለው ሲገቡ ሊያገኛቸው የሚችለውን አይንና የምቀኛ አፍን ለማዳን ካልሆነ በስተቀር ወኢነሁ አላህ ለዙ ዕልሚን ማን ነው ያዕቁብ ለዙ ዕልሚን የእውቀት ባለቤት ነው ሊማ ዓለምናሁ ስላሳወቅ ነው ይላል አላህ ወላኪን አክሰረ ናሲ ላ ያዕለሙን ብዙ ሰዎች ግን ይህንን አይረዱም الله سبحانه وتعالى كسوق كل بلو بزيما كل أسوق كلاما أدري يعقوب عليه السلام بعض الله لا ينبرته يتعنى أمنس من هال الدنبرة بس فيو يمي سينا قرنو الله سبحانه وتعالى بسموت بمهريات وتو يعقوب الدنبرة الله خير حافظا وهو أرحم الراحمين يا الله رحمه الله حافظ له يا آه الله على ما نقول وكيل يا وعليه فليتوكل المتوكلون يا انجليه قال ما اسكبات يفكر مهونو لنا نجوكلنا باتن بيتسبب مشتن بعلم قال ما اسكبات يميتشال مهونو يا ملك አይነ ናስን መስጋት የሚቻል መሆኑንና ከአይነ ናስ ራስን ለማዳን የተወሰኑ ጥንቃቄ ቢወሰድ ብዙ ችግር እንደሌለውና ይኸው ነቢዩ እንኳን ሳይቀሩ ምክር እንደሰጡ ልጆቻቸው ቢሆንም ግን ለብዙ ነገር ወሳኞቹ ሰዎች በአላህ ስብሓነሁ ወተዓላ ተወኩል ማድረጋቸው ነው እንጂ እንደው ጥንቃቄው ብቻ ፋይዳ ያመጣል በሚል ሰበቦቹ ላይ ብቻ መመካት ተገቢ እንዳልሆነ ማ ኡግኒ አንኩም ሚንላህ ሚን ሸይ እኮ የእኔ ምክር ሰበቦችን አድርጉ ማለታቸው ከአላህ ውሳኔ ምንም ሊያድናችሁ እንደማይችል የሚል ሕክሙ ኢላ ሊላህ ውሳኔው የአላህ ስብሓነሁ ወተዓላ እንጂ የማንም እንደማይሆን ብለው በመንገር የእምነታቸውን ጥንክርን ጥንካሬ የራሳቸውን ከማሳየታቸውም አልፎ ልጆቻቸውን በአላህ ስብሓነ ወተዓላ ይቻላል እንዲመኩ የሚያሳይ አስተምሮት ነቢያዊ አስተምሮት ነበረ አላህ ስብሓነሁ ወተዓላ የነገረን። ጀዛኩም ላሁ ኸይረን። የዛሬው ትምህርት እዚህ ያቆማል። ኢንሻአላህ የሚቀጥሉት የሚቀጥሉትን ነገር ዘን እንቀጥላለን ኢንሻአላህ። ጀዛኩም ላሁ ኸይረን።